ምዕራፍ 14 ከሞገደኛው የቤተ ክርስቲያን ደን ተመልሼ ባህር ዳር በጊዜ ገባው። መንገድ ላይ ያለው ወደ አዲስ አበባ የአውሮፕላን ትኬት ለማግኘት በጸሐፊ በኩል አስመዘገብኩ። ማታ ባለቤቴን ነገ ወደ አዲስ አበባ ለመሄድ አስቤያለሁ አልኳት። አንተ በቃ እንደ ዘላን ብድግ እያልክ መሄድ ስራ ሆነ ማለት ነው። ዛሬ ደግሞ ምን ተገኘ አለችኝ። በጣም ወሳኝ የሆነ የአፈር ናሙና ለማስመርመር ነው አልኳት። ሊሆን ይችላል ግን ዛሬ ከመስክን የመጣህ ለምን እያረፍክ አትሰራም? አለች ለዘብ ብላ። ያልተነካ ግልግል ያውቃል አሉ። እኔ እንደሆነ የዚያም ቤተ ክርስቲያን ደን ምስጢር ሳላውቅ ከእንግዲህ እረፍትም እንቅልፍም እንደማይኖረኝ አውቃለሁ አልኩ በልቤ። ዝርዝሩን ብነግራት ደግሞ አደጋውን በመፍራት ተመልሼ ወደዚያ ደን እንዳልሄድ ልትከላከለኝ ትችላለች ብዬ ላለመንገር ወሰንኩና አይ በአውሮፕላን አዲስ አበባ ለመሄድ ምን እረፍት ያስፈልጋል? ብቻ የምርምር ስራው አስቸኳይ ስለሆነ ነው አልኩ። ጠባይንም ስራዬንም የለመደችው ስለሆነ በል እንደፈቀደህ ብላ ዝም አለች። በጠዋት ተነሳውና የአፈርና የድንጋይ ናሙናዎቹን ከሁለት ከፈልኩና ከአፈሩም ከድንጋዩም ለመጠባበቂያ አንዳንድ አስቀርቼ አንድ የአፈርና አንድ የድንጋይ ናሙና በፕላስቲክ ቋጥሬ ሻንጣ ውስጥ ከተትኩና ላፕቶፔንና ትንሽ ቅያሪ ልብስ ይዤ ወደ ባህር ዳር አውሮፕላን ጣቢያ ሄድኩ። አውሮፕላን ጣቢያው እንደተቀመጥን ከአዲስ አበባ ወደ ባህር ዳር የሚመጣው አውሮፕላን በአንድ ሰዓት እንደሚዘገይ አስታወቁ። ሆር ለባሰው ማጭድ ሰው እንደተባለው በንዴት ብግና አልኩ። ሰው ሲቸኩልም አለባቸው ነገር አልኩ። እንዲያው የኢትዮጵያ አየር መንገድ ካለ ነገሩ ሰዓት አያከብርም፣ በተለይ የሀገር ውስጥ በረራ ብዬ ተነጫነጭኩ። ለእኛ ቀድሞ በተነገረን ሰዓት ሳይሆን እነርሱ በተመቻቸው ሰዓት አውሮፕላኑ መጣና ተሳፍረን አዲስ አበባ ቦሌ አራት ሰዓት ከሀምሳ ላይ ደረስን። እየተጣደፍኩ ወጣሁና ኮንትራት ታክሲ ይዤ አስመራ መንገድ ላይ ወደሚገኘው የኢትዮጵያ ጂኦሎጂካል ሰርቬ ኢንስቲትዩት አመራሁ። እርስ በርስ መከባበርና በህግ መመራት የማያውቀው የአዲስ አበባ ትራፊክ እንደተለመደው ተሳስሮ ቁሟል። ጨጓራዬን ለብዙ ጉዳይ ስለምፈልገው ከአሁኑ ልጄ የትም አልደርስም አልኩና ተረጋጋሁ። ስንኳትት ውለን ከቀኑ ስድስት ሰዓት አካባቢ ኢንስቲትዩቱ በር ደረስን። ባለታክሲውን ከፍዬና መስግኜ ሻንጣዬን ይዤ ወደ አጥሩ በር ተጠጋሁና ልገባ ስል ወንድም ሰዓት ደርሷል አለኝ። ስድስት ሰዓት ከሰላሳ አይደለም እንደ ስራ መውጫው አልኩት በትህትና። እኮ ታዲያ አሁን እኮ ገና ስድስት ሰዓት ነው አልኩት። በቃ ምን ቀረው? አሁን መውጫቸው ነው፣ ከሰዓት ተመለስ አለኝ ቆጣ ብሎ ወደ መቀመጫው እየሄደ ሀይኛና ሰዓት አልኩ በሆዴ። በእኛ ሀገር የስራ መግቢያ ሁለት ሰዓት ከሰላሳ መውጫ ስድስት ሰዓት ከሰላሳ ይባል እንጂ ስራ መጀመሪያ ሶስት ሰዓት የስራ መውጫ ደግሞ ስድስት ሰዓት ነው። ለምን ቢባል ጠዋት ስራ ለመጀመር መዘጋጀት ሁሌ ያስፈልጋል። ወንበር ለማስተካከል፣ ኮምፒውተር ለማስነሳት ከብዙ የማይሰሩ ቁልፎች መካከል ለይቶ የጠረጴዛ ኪስና ቁምሳጥን ለመክፈት ከዚያ ደግሞ የዕለቱን ወሬ ለመቀዳዳት ነው። ለመውጫ ስፒሉ ደግሞ ለእርሱም መዘጋጀት ያስፈልገዋል። የመንግስት ቢሮ ዝም ብሎ ተጥሎ ይወጣል እንዴ? ዝግጅት ያስፈልገዋል እንጂ። እውነት ለመናገር በእኛ ሀገር የሥራ መግቢያና መውጫ ጠዋት ከ3 ሰዓት እስከ 6 ሰዓት፣ ከሰዓት ደግሞ ከ8 ሰዓት እስከ 11 ሰዓት ነው። በዚህ መካከል ባሉት ሰዓትም በአግባቡ የሚሰራ ካለ እርሱ የተመሰገነ ነው። ብቻ የስራ ሰዓት በሀገራችን ሞቶ ከተከተተ ዘመኑ አይታወቅም ወይም መጀመሪያም አልተፈጠረ ይሆናል። ለነገሩ እንኳን ተራ ሰራተኛ መንግስት ራሱ ስራ ለመጀመርና ለመጨረስ ብዙ ዝግጅት ይፈልግ የለምን? መጀመሪያ መወዳደር፣ ከዚያ መመረጥ፣ ከዚያ መዋቀር፣ ከዚያ መሿሿም፣ ከዚያ ቢሮና መኪና መመዳደብ፣ ከዚያ ማቀድ፣ ከዚያ በእቅድ መወያየት ከዚያ ከሚሰራው ስራ ቦታ ላይ የመሰረት ድንጋይ ማስቀመጥ፣ ከዚያ ባጋጠመው ችግሮች ላይ መወያየት፣ ዝግጅት ይቀጥላል። እርግጥ ህይወት በራሷ በዝግጅት የተሞላች ናት። መጀመሪያ መወለድ፣ ከዚያ ለማደግ መታገል፣ ከዚያ መማር፣ ከዚያ አግብቶ ትዳር ለመመስረት መዘጋጀት፣ ቤት ሰርቶ ልጆችን ለማሳደግ መዘጋጀት፣ ከዚያ ለጡረታ መዘጋጀት፣ ከዚያ እድር ውስጥ ተመዝግቦ ለመሞት መዘጋጀት ነው። አበቃ። እንዲህ ራሳችንንም መንግስትንም በጥርሴም በጥፍሬም ጫጭር በር ላይ ተገትሬ መቅረት የታወቀኝና ሆሆ ብዬ የምግብ ፍላጎት ባይኖረኝም የምሳ ሰዓት ነውና በአካባቢው ምሳ ፍለጋ ሄድኩ። ለስምንት ሩብ ጉዳይ ሲሆን ተመልሼ ከአጥሩ በር ደረስኩና ወደ ውስጥ ልዘልቅ ስል ወዴት ነው አለኝ ጥበቃው። ቅድም መጥቼ ሰዓት ደርሷል ብላችሁኝ ተመልሼ ስለነበር አሁን ድጋሜ መምጣቴ ነው አልኩ። እኮ ወዴት ነው የምትሄደው? አለ። ላብራቶሪው ዘንድ ነው። ምንድን ነው ጉዳይህ? አለ። በቃ ልዩ ፖሊሳዊ ስልጣን ያለው ይመስላል አነጋገሩ። እኔም እስኪ ለፍለት አልኩና የአፈር ናሙና ለማስመርመር ነው አልኩ። የምን አፈር ነው አለ። አሁንም እንደተኮሳተረ <laughs> የመሬት አፈር አልኩ እንደመሳቅ ብዬ። የመቃብር አፈር ብለው እኮ ሌሊቱን በሙሉ ሲባባ ያድራል አልኩ በልቤ። ለምን ስራ ነው? ቀጠለ። እዚህ ላይ ትዕግስት ያለቀ የኔ ወንድም የአንተ ስራ ህጋዊና ሰላማዊ ሰው መሆኔን መታወቂያን አይተ ፈትሸ ማስገባት ብቻ ነው። ሌላው ጥያቄ ውስጥ ያሉት ባለሙያዎች ስራ ነውና የማይመለከት ውስጥ እየገባ አይመስልህም አልኩት ኮስተር ብዬ። እሺ መታወቂያ አምጣ አለ። መታወቂያውን አውጥቼ ስሰጠው እንደ ነገሩ ተመለከተና ጠጋ ብሎ ጎኔን ቸብ ቸብ አድርጎ እሺ ግባ አለ። ከኤድስ ቀጥሎ ለአፍሪካውያን ትልቁ በሽታ ስልጣን ነው። በቃ በተቻለ መጠንና አጋጣሚ ሁሉ በሌላው ላይ መሰልጠን፣ የምትኮፈሰበትና የምትጀነንበት ሰው መፈለግ፣ ማጉላላትና ማንገራገር። እንዲያው ይህን በሽታ ያስለከፈን ማን ይሆን? ቀስቱ በሚያመለክተው መሰረት ወደ ላብራቶሪ ገባሁ። ትልቅ የእንግዳ መቀበያ desk ጀርባ በርከት ያሉ ጋዋን የለበሱ ባለሙያዎች ውርውር ይላሉ። ወደ desk ኡ ጠጋ ብዬ ሳማትር አንዲት ረዘም ወፈር ያለች ራሷን ጅንስ ሱሪ ውስጥ የከተተች ሴት ጠጋ አለችና ምንድን ነው አለችኝ። ከፊቷ እስከ ንግግሯ ትህትና የሚባል የሌለው የደረቀ ጥያቄ ነበር። የአፈርና ድንጋይ ናሙና ለማስመርመር ነበር አልኩ በሁኔቷ እየተገረምኩ። ተመልሳ ሄደችና ጠረጴዛ ላይ አንድ ወረቀት ላጥ አድርጋ አምጥታ ዴስኩ ላይ ወደ እኔ ገፋ አድርጋ ይህን ፎርም ሙላና አምጣ አለች ኮስተር ብላ። መድኃኔ ዓለም ሰላሙን ይላክልሽ አልኩና በልቤ ፎርሙን እያነበብኩ መሙላት ጀመርኩ። ለነገሩ ፎርሙ ስምና አድራሻ፣ ናሙናው የተሰበሰበበት ቦታና የሚፈለገው የምርመራ አይነትና የመሳሰሉትን ነበር። ናሙና የተሰበሰበበትን ቦታ የ GPS ነጥብ ከሚጠይቀው ላይ ሆን ብዬ በ50 ኪሎ ሜትር ራቅ አድርጌ ሞላሁና የሚፈለገው የምርመራ አይነት ላይ የብረት ማዕድን ክምችት መጠንና ሌሎች ያልተለመዱ ራዲዮ አክቲቭ ንጥረ ነገሮችን እንዲያጠቃልል አድርጌ ሞላሁና ፈርም ሰጠኋት። ተመልሳ ሄደችና ጠረጴዛ ላይ ቁጭ ብላ ኮምፒውተር ላይ የሆነ ነገር ስትሞላ ቆይታ ሌላ ተጨማሪ ወረቀት አትማ ይዛ መጣችና ሂድና ከፍለና አለችኝ። የት ነው ምከፍል አልኩ። ካሸሯ ጋ ነዋ አለች እየተቆጣች። ማለቴ የካሸሯ ቢሮ የት ነው አልኩ። እጇን አመናጭቃ አቅጣጫውን አሳየችኝ። ከካሸሯ ጋር ደረስኩና በመስታወት መስኮት በኩል ወረቀቱን አቀበልኳት። ወረቀቱን ተቀብላ ካነበበች በኋላ አሁን system ስለተበላሸ እዛ ጋር አረፍ ብለህ ቆይ አለች። በለው ዛሬ አማልክት በሙሉ ከእኔ ጋር ጦርነት ጀምረዋል ማለት ነው ብዬ ሄጄ ቁጭ አልኩ። ለነገሩ ብዙዎቻችን system ተበላሸ ሲባል የሚመጣልን ግዑዙና በሽቦ የተጠላለፉት መሳሪያዎች ይመስሉናል። በእኔ ግምት ግን የተበላሸው ይህንን የሚያደራጀውና የሚያስተባብረው የሰው አስተሳሰብ ነው። ከግማሽ ሰዓት መቀመጥ በኋላ ካሸሯ በእጇ ጠቀሰችኝና ወደ መስታወቱ ስጠጋ ክፍያ እንድፈጽም ነገረችኝ። በፍጥነት ከፈልኩና ደረሰኙን ይዤ ወደ ላብራቶሪው ተመለስኩ። ከዴስኩ ጋር ተደግፌ መቆሜን ስታይ እየተወላገደች መጣችና ደረሰኙን ካየች በኋላ ናሙናውን አምጣው አለች። ቀልጠፍ ብዬ ሁለቱን የናሙና ከረጢቶች ዴስኩ ላይ አስቀመጥኩ። ምንም አይነት መለያ ምልክት ወይም ጽሑፍ ሳታደርግ አነሳችና ማዶ ጥግ ላይ በአንድ ትልቅ ጠረጴዛ ላይ ከተደረደሩ ሌሎች ናሙናዎች ጋር አስቀመጠችው። በጣም ደነገጥኩ፣ ታዘብኩም። ወዲያው ተመልሳ መጣችና ከሶስት ቀን በኋላ ብቅ በል አለችኝ፣ በተለመደው ፍልጥ ንግግሯ። እባክሽ የኔ እህት ውጤቱን በጉጉት ነው የምጠብቀው እና አልኳት በልምምጥ። እንዴ ዛሬ መተ ዛሬ እንዲሰራልህ ትፈልጋለህ እንዴ? የማን ነው ባካችሁ አለች። ምን አለበት ስለ ቸኮልኩ እኮ ነው አልኩ። ኦ ያ የኔ ችግር አይደለም ብላኝ ትታኝ ሄደች። በዚህ ሁኔታ ተሰርቶ ውጤቱም አያስተማምንም። ዝም ብዬ ለዶክተር ጃኔት በዲኤችኤል በፖስታ ብልከው ይሻላል ስላሰብኩና ገንዘቡም ከስሮ ቢሆን ናሙናውን ለመውሰድ ወሰንኩና ከውስጥ እስክትመለስልኝ መጠበቅ ያዝኩ። በመሃል ከመጀመሪያው ጀምራ በርቀት ስትከታተለን የነበረች ሌላኛዋ ሰራተኛ ጠጋ አለችና ምን ሆነህ ነው? አልጨረስክም እንዴ? አለችኝ በትህትና። ምን እጨርሳለሁ? በአግባቡ እንኳን አታናግሩም። ሌላው ቢቀር የሳይንስ ናሙና ያለምንም መለያ ወስዳ ከሌላው ጋር ስደባልቀው ቅር አላላትም እና የከፈልኩት ገንዘብም ይክሰር ናሙናውን እባክሽ መልሽልኝና ውጭ ልክ ያስመረምረዋለሁ አልኳት በምሬት። አይ ያን ያክል አትማረር፣ ይሄ ያጋጥማል። በግለሰቦች የተነሳ በመስሪያ ቤቱ ላይ እምነት ማጣት የለብህም አለች። ያው መስሪያ ቤት የሚገለጸው እኮ በሰራተኞች ነው። ምን ላድርግ አልኳት። ይገባኛል። ለማንኛውም ነገ አምስት ሰዓት ላይ ተመለስ፣ እኔ አሰርቼ እጠብቃለሁ አለችና ናሙናዎቹን እያየው መርጣ ልዩ ምልክት አድርጋ ወደ ውስጥ ይዛው ገባች። ወይ ጉድ አልኩ። ብስል ከጥሬ ጋር፣ ስንዴ ከእንክርዳድ ጋር፣ ደግ ከክፉ ጋር፣ ታታሪ ከሰነፍ ጋር ተደባልቆ መሳ ለመሳ የሚኖርብሽ ዓለም ጨርሰን እንዳንጠላም ጨርሰን እንዳንወድም ጨርሰን እንዳንወቅስም ጨርሰን እንዳናመሰግንም ጉራማይሌ ዓለም ስሜታችንንም ጉራማይሌ ያደረገችው ስላሰብኩና በተስፋ ላብራቶሪውን ለቅቄ ወጣው። በማግስቱ የቀጠሮው ሰዓት እስኪደርስ አላስችል ቢለኝ ጠዋት ሶስት ሰዓት አካባቢ ካረፍኩበት ከፍል ውሃ ሆቴል ተነሳሁና ወደ መገናኛ መራው። ለቸኮለ ነው እንጂ እንደ እኔ የቀጠሮ ሰዓት አልደርስ ላለው ሰው የአዲስ አበባ ትራፊክ ፍቱን መድኃኒት ነው። መደበኛ ታክሲ በመጠበቅ ተሳፍሮ በተዘጋጋ መንገድ በዝግታ መንኳተት፣ ሹፌር ሲሰዳደብና ቤተ አራዊት ውስጥ እንደታጎሩ ጎሬላዎች ሲናጭ በአግራሞት እያዩ ለመጓዝና ጊዜ ለመግደል ጥሩ ነው። ብቻ ለአምስት ሩብ ጉዳይ ሲሆን ኢንስቲትዩቱ በር ላይ ደረስኩና እንደተለመደው መታወቂያዬን አሳይቼ ወደ ላብራቶሪው አቀናሁ። መቼም ጉጉቴ መጠን የለውም። አሁን ከፍተኛ የብረት ክምችት ወይም ዩራኒየም መኖሩ ቢታወቅ ምንድን ነው ማደርገው? የተቀደሰ ቦታ የማዕድን ማውጫ ይሆናል ተብሎ መቼም አይታሰብም እያልኩ ወደ ዴስኩ ጠጋ አልኩና ትላንት በአግባቡ ያስተናገደችኝን ሰራተኛ በአይኔ መፈለግ ያዝኩ። የለችም ወይ ጣጣ አልኩ። ፈዝጄ እንደቆምኩ ወደ ውስጥ የሚያስገባው በር ተከፈተና ወረቀት በእጇ ይዛ ስትወጣ አየኋት። ሰውነቴ ስንጥቅ አለ። ምን ትነግረኝ ይሆን በሚል መታህል እንዴ? ይቅርታ ውስጥ ስለነበርኩ ነው። ለማንኛውም ተሰርቶልሃል፣ ጠብቀኝ አለችና ተመልሳ ወደ ውስጥ ገባች። ትንሽ ቆይታ አንድ ቀጠን ብሎ ረዘም ያለ ጠይም ወጣት ጋር መጣች። ውጤቱን ራሱ ይገልጽልሃል፣ የሰራው እርሱ ነው አለችኝና ሄደች። ሲሳይ አንተ ነህ አለኝ። አሁን እኔ ነኝ። እንዴት ነው ውጤቱ አልኩ። ደጋግሜ ለማየት ሞክሬያለሁ። የብረትም ሆነ የሌላ ማዕድን ክምችት የለውም። ያውም normal የጫካ አፈር ነው። ብዙ ካርበንና ናይትሮጂን አለው። ድንጋዮቹም ከቀለጠ አለት የሚፈጠረው igneous rock የምንላቸው አይነት ናቸው። እና ይህ ነው የምልህ የተለየ ነገር የለውም አለኝ። እርግጠኛ ነህ? ማለቴ ብዙ ብረት ወይም ራዲዮ አክቲቭ ንጥረ ነገር ይኖረዋል ብለን ገምተን ነበር አልኩት። ልትገምቱ ትችላላችሁ። የማረጋግጥልህ ግን አፈሩ የተለየ የማዕድን ክምችት ያለው ሳይሆን ለም የጫካ አፈር ነው አለ ፈርጠም ብሎ። በለው አልኩ። እሺ የሆነው ወንድሜ አለና ወረቀቱን ሰጠኝ። በጣም አመሰግናለሁ ስለ ትብብራችሁ አልኩና ቀነዋል ልጅም በርቀት አንገቴን ጎንበስ ቀና እያደረስኩ ምስጋናዬን ገልጬ ወደ ውጭ ወጣው። የዶክተር ክርስቶፎር መራምት ዜሮ ገባ ማለት ነው። ዶክተር ማግዳሊና ትክክል ነበረች ማለት ነው። ታዲያ የጂፒኤስ ሞገድ የሚዘጋ የኮምፓስ መርፌን ሲፈልግ የሚያሽከረክር ሲፈልግ የሚያቆም ዶክተር ማግዳሊና እንዳለችው ዛፍን የሚያንቀሳቅስ ወጣቱን መልካሙን ዛፍ ስር የሚያስተኛ የእኔ ልብ ደግሞ በፍርሃትና በሽብር የሚነጥ ምን ኃይል ነው የሚል የማልመልሰው ጥያቄ ለራሴ ያቀረብኩ። የኢንስቲትዩቱን አጥር በስተውጭ በኩል ተደግፌ በጥልቀት ማሰብ ጀመርኩ። አንዳንድ ነገሮችንም ወደ ኋላ እያስታወስኩ መገጣጠምና ስዕል መፍጠር ቀጠልኩ። ሲጀመር መላከ ሰላም ለምን በዚያ በኩል እንዳናልፍ ጠየቁ። መልካሙ የሆኑ መነኩሴ በበትር ትከሻይን ሲነኩኝ ወደኩ ያለው ደግሞ ምን ለማለት ነው? እውነቱን እስከሆነ መነኩሴውን ለምን በአካባቢው አላየኋቸውም? አባ መዝገበ ስላሴ ደግሞ ብቻዬን ነኝ ማለት አይደለም ያሉት ምን ለማለት ፈልገው ነው? ብቻቸውን ካልሆኑ ታዲያ እነማን አብሯቸው እየኖሩ ነው? እያልኩ ስብሰለሰል ቆየው። ከረኞቹ መካከል ደጎቹ ያለው ልጅ ደግሞ ትዝ አለኝ። በቤተ ክርስቲያን ደጎች የሚባሉት እነማን ናቸው ስል ራሴን ጠየቅኩ። ውስጥ ካሉስ ያን ያክል ስንዳከር እንዴት ሳናያቸው ቀረን? አይታዩም ማለት ነው? ሰው ሆነው እንዴት ነው የማይታዩት? አቅጣጫችንን ያሳተን የተፈጥሮ የብረት ክምችት ወይም ሌላ ማዕድን ካልሆነ የእነርሱ ኃይል ነው ማለት ነው። ለመሆኑ እውነት እዚያ ደን ውስጥ የሆነ ግዝፍ የነሳ አካል ካለ ለምን አይታይም አልኩና ደጋግሜ ባስምም ጠብ የሚልልኝ ፍንጭ የእኔ ሙያና የሳይንስ ግንዛቤ ብዙ ርቀት ሊወስደኝ እንደማይችል ተረዳሁ። እናም አሁንም በጥልቀት ሳስብ ስለ መከሰትና አለመታየት ወይም visibility and invisibility የመሳሰሉትን በአጠቃላይ የስነ እይታ ወይም የ optics እውቀት ያለው የማውቀው የፊዚክስ ባለሙያ ለማስታወስ ሞከርኩ። እንዴ አልኩ። ኖርዌይ ከሚገኝ ዩኒቨርሲቲ የዶክትሬት ዲግሪውን እየሰራ ያለና በቅርቡ የጥናት ስራውን ለመስራት መጥቶ ያገኘሁትና የሁለተኛ ደረጃ ትምህርት ቤት ጓደኛ የሆነው እምሩ ትዝ አለኝ። በአጋጣሚ ስልክ ተለዋውጠን ስለነበር ተንቀሳቃሽ ስልኩ ላይ ደወልኩ። ስልኩን አንስቶ ሃሎ ሲለኝ በለስ እንደቀናኝ ታወቀኝና በደስታ ታዲያ ስራ ስምሩ እንዴት ነህ ሲሳይ ነኝ አልኩት። ሁሌም ስንጠራው ራ ስምሩ እያልን ነው። እረ ሲስ ዛሬ ከየት ተገኘህ? እንዴት ነህ አለኝ። የሞቀ ሰላምታ ከተለዋወጥን በኋላ እባክል አስቸግረ ነው አንድ ጉዳይ ላይ ሙያዊ ማብራሪያ እንድትሰጠኝ ፈልጌ ነበር። አልኩት። የኢኮሎጂ ሰዎች ደግሞ ከፊዚክስ የሚፈልጉት ነገር ምን ተገኘ አለኝ። ኢኮሎጂ እኮ የብዙ ሳይንስ ዘርፍ ጥርቅም ነው አልኩት። ይሆናል፣ ለማንኛውም የኮንሰልታንሲ ክፍያ ይኖራል አለና ቀለደ። ለእርሷ አታስብ፣ ከቫት በፊት የኮንዶሚኒየን መግዣ ከፍልሃለሁ አልኩት። ስንሳሳ ቆይተን ከቀኑ አስር ሰዓት ላይ አራት ኪሎ ዩኒቨርሲቲው በሩ ላይ እንደሚጠብቀኝ ተቀጣጥረን ተለያየን። ቀጠሮ አክባሪ እንደሆነ ስለማውቅ አስር ደቂቃ ቀደም ብዬ አራት ኪሎ ዩኒቨርሲቲው በር ላይ ቆሜ የጠበቅኩት። ካሪና ኢ መኪናውን ይዞ ከተፋለ አለ። መኪና ውስጥ ገብቼ አብረን ወደ ቢሮው ዘለቅን። ከቢሮው እንደገባን በ PhD ፕሮጀክቴ ላብራቶሪ እያደራጀው ነው፣ መጀመሪያ ባስጎበኝህ አለኝ። ተከትየው ወደ አንድ ሰፊ ክፍል ገባው። በአውሮፓና አሜሪካ ዩኒቨርሲቲዎች ውስጥ ያዩኋቸው አንዳንድ መሳሪያዎች ሳይቀሩ ተደርድረዋል። wow በጣም ደስ ይላል። ግን እንዲያው መሬት ጠብ የሚል ገጠር ቤት የሚገባ የሳይንስ መላ ምን አለ ብታመጡ አልኩት። ሳቅ አለና አንድ ጓደኛዬ ምን አለ መሰለህ ሳይንስ ባለ ክንፍና እግር ሆኖ አውሮፓ ተወልዶ አሜሪካ አደገ። ወደ አፍሪካና ኢትዮጵያ ሲመጣ ግን እግሩን ጥሎ ክንፎቹን ብቻ ይዞ ስለመጣ ይኸው መሬት ሳይነካ አየር ላይ እየተንሳፈፈ ይኖራል አለ። ብሎ ፈገግ አለ። ትክክል ብሏል አልኩት እየሳኩ። እንዲህ እየተተራረብን ላብራቶሪውን ጎብኝቼ ስጨርስ በእውነት በጣም ትልቅ ጥረት ነው፣ ተማሪዎቻችሁን ብዙ የሚያግዝ ይመስለኛል አልኩት። አዎን ለመምህራንም ብዙ ነገር ያቀላል። እያሳየህ ማስተማርና ዝም ብሎ በቲዮሪ መናገር ብዙ ልዩነት አለው አለኝ። ተያይዘን ከቢሮው ገባንና ወንበር ስቤ ቁጭ ስል እሱ ደግሞ በሩን ዘግቶ ከፊት ለፊቴ ቁጭ አለ። ምንድን ነው እንዳብራራልህ የፈለግከው አለኝ። በአጠቃላይ አጠር አድርጌ የገጠመኝን ገለጽኩለትና ይሆናል ብለን የገመትነውን መላምትም አለመስራቱን የአፈርና ድንጋይ ምርመራውን ውጤት ገልጬ ነገርኩትና እኛ የማናያቸው ነገር ግን እነርሱ ሊያዩን የሚችሉ ሰዎች ወይም ሌላ ግስፍ የነሱ አካላት ሊኖሩ የሚችሉበት አጋጣሚ ይኖራል ካለስ ከሳይንስ አንጻር እንዴት ይገለጻል? የሚል ጥያቄ አቀረብኩ። ትንሽ እንደ ማሰብ ፈገግ እንደ ማለት ብሎ በዚህ ዓለም የማየትና የመታየት ነገር የሚከናወነው በብርሃን ጨረር አማካኝነት ነው። በአንድ ግዝፍ የነሳ ነገር ላይ የብርሃን ጨረር ሲያልፍና ሲንጸባረቅ በሚፈጠር ኩነት ነው። እንደምታውቀው የብርሃን ጨረር የሰባት ቀለማት ውህድ ሲሆን ይህ ጨረር ግዝፍ የነሳ አካል ላይ ሲያርፍ የዚያን አካል ቀለም የያዘ ነጸብራቅ ይፈጠራል። ቀሪውን ደግሞ ውጡ ያስቀረዋል። አካሉ ሁሉንም የቀለም አይነቶች በአንድ ጊዜ ካንጸባረቀ አካሉ ነጭ ሆኖ ይታየናል። አረንጓዴ ቀለም ያለው ደግሞ አረንጓዴውን የብርሃን ክፋይ ብቻ ለይቶ ያንጸባርቃል። እንደዚህ እያለ ሙሉ በሙሉ ከማንጸባረቅ ጀምሮ እስከ ሙሉ በሙሉ ውጦ ማስቀረት ይሄዳል። ሙሉ ለሙሉ ውጦ የሚያስቀር አካል ጥቁር መልክ ያለው ሆኖ ይታየናል። በሳይንስ አገላለጽ ቀለም አልባ ይባላል። ለማንኛውም አንድን ግስፍ የነሳ አካል በሰው አይን ለማየት በመጀመሪያ ብርሃን ያስፈልጋል። ቀጥሎ ብርሃኑ ግስፍ የነሳው አካል ላይ ማረፍና መንጸባረቅ ወይም መዋጥ ወይም ደግሞ በእንግሊዝኛው reflected or absorbed ይኖርበታል አለ። የሁለት እጆቹን ጣቶች ከመሰሎቻቸው ጋር በማገናኘት እያወዛወዘ ይሁንና አንዳንድ ጊዜ ብርሃንም ኖሮ ግስፍ የነሳው አካል የብርሃን ጨረር እንዳያርፍበት ሊያደርግ የሚችል ኃይል ወይም ሁኔታ ሊኖር ይችላል። በዚህ ጊዜ መሰወር ወይም በእንግሊዝኛው cloaking ይፈጠራል። በሌላ አጋጣሚ ደግሞ ግስፍ የነሳው አካል ሙሉ በሙሉ ወይም በከፊል ጨረሩን በመዋጥ ወይም በማንጸባረቅ ፈንታ ሙሉ በሙሉ ጨረሩን የማሳለፍ ወይም transparent ባህሪ ሊኖረው ይችላል። ለምሳሌ በጣም ንጹህ የሆነ የግድግዳ ወይም የመስኮት መስታወት የብርሃን ጨረርን ሙሉ በሙሉ ያሳልፋል። በዚህ ጊዜም አለመታየት ወይም invisibility ሊከሰት ይችላል። አንዳንዴ ከንጹህ መስታወት በር ጋር የምንጋጨው በዚህ ምክንያት ነው ብሎ በረጅሙ ሲተነፍስ የብርሃን ጨረር እንዳያርፍበት ማድረግ የሚያስችል ኃይል ወይም ዘዴ ወይም ሁኔታ ወይም በእንግሊዝኛው deflecting ability or cloaking እንዴት ይፈጠራል ወይስ የሚታወቅ ዘዴ አለ ስል ጠየቅኩ። ለጊዜው በቤተ ሙከራ ደረጃ ባደጉት ሀገራት አንዳንድ መሳሪያዎች እንደተፈለሰፉ ሰማለሁ። ከዚህ በተረፈ በ theory ደረጃ እንጂ በተግባር የማውቀው ነገር የለኝም አለና የሆነ ሆኖ እኛ ያልደረስንበት የጨረርን አቅጣጫ የሚያስት አቅም ወይም cloaking power ያለው ነገር በአካባቢያችን ሊኖር ይችላል። ከዚህ በላይ በተፈጥሮ ሊከሰት የሚችልን ሚስጥር ለማብራራት ትቸገራለሁ። አላውቅም ብል ይቀለኛል አለኝ። ወይ ጣጣ አልኩ። ምናልባት ሲል ጆሮዎቼ ቀጥ አሉ። ከሰው የማየት ገደብ ውጭ የሆነ ሞገዶችን ሊያሳይ የሚችል የእይታ መሳሪያ ወይም መነጽር ብታገኝ በተወሰነ ደረጃም ቢሆን የማየት እድል ሊኖር ይችላል። ምክንያቱም ከሰው ከሆነ መሶር የፈለጉት የሚጠቀሙት ጥበብ የሰውን የእይታ ሞገድ ገደብ ግምት ውስጥ አስገብተው ሊሆን ይችላል። ሁለተኛው አማራጭ በብርሃን ጨረር ሳይሆን በድምፅ ሞገድ በሚጠቀም ቴክኖሎጂ ተጠቅሞ ለማየት መሞከር ይቻላል። ችግሩ ግን እኛ እንደምናስበው የጥበብ ወይም የቴክኒክ ጉዳይ ካልሆነ ግን ልፋትህ ከንቱ ይሆናል አለኝ። እንዴት አልኩት። የተሰወሩት በተአምራት ከሆነ ሳይንሱ ብዙ መፍትሄ አያመጣልህም ዝም ብለህ ከመቀበል በቀር አለኝ። እንደዚህ አይነት ተአምራት ሊኖሩ ይችላሉ ብለህ ትገምታለህ? ታምናለህስ? አልኩት። ቢያንስ ከሳይንስ ውጭና በላይ የሆኑ ጉዳዮችና ሚስጥሮች በዓለም ላይ እንዳሉ አውቃለሁ። በእግዚአብሔርም አምናለሁና አሁን ተአምራት ሊኖሩ ይችላሉ አለኝ። ግን እንደዚህ አይነት መሳሪያ በቅርብ እንዴት አገኛለሁ? አልኩት። በሀገር ውስጥ የሚገኝ አይመስለኝም። ምናልባት ምናልባት ከተገኘም ከደህንነትና የመከላከያ ተቋማት ነው፣ ያውም በከፍተኛ ምስጢር አለ። ተስፋ የሌለው መሆኑን ለመጠቆም ከንፈሩን እየለጠጠ ከመጣውበት ውጭ ያሉ ቤተሰባዊ ጉዳዮችን ስናወራ ቆይተን አመስግኘው ወደ ማረፊያ ሆቴል ያመራው። ውይይታችንን እንደገና አንድ በአንድ እያነሳው እየጣልኩ ማሰላሰል ቀጠልኩ። የሆነ ቦታ ላይ ጓደኛዬ እምሩ ባላደረገው ሊያጸጽተኝ ወይም እንዲህ ቢሆን ኖሮ ብዬ የምቆጭበት መላምት እንደነገረኝ አቃጨለብኝ። ከሰው የማየት ገደብ ውጪ የሆኑ ሞገዶችን ሊያሳይ የሚችል ወይም የድምፅ ሞገድ በመጠቀም እይታን የሚያመጣ መሳሪያ ወይም መነጽር ብታገኝ በተወሰነ ደረጃም ቢሆን የማየት እድል ሊኖርህ ይችላል ያለው ነበር ትዝ ያለኝ። በተለይ ከብርሃን ሞገድ ውጪ የድምፅ ሞገድ በመጠቀም ወደ እይታ መቀየር የሚለው አስደሳች ሀሳብ ነው። በተግባር ለሕክምና አገልግሎት የሚውለው አልትራሳውንድ የሚባለው መሳሪያ በዚህ መር የተፈለሰፈ ነው። እጅግ የረቀቁ የድምፅ ሞገዶችን በመልቀቅ ተጋጭተው ሲመለሱ የተጋጩበትን አካል ቅርጽ ተከትለው የሞገድ ፍጥነታቸው ይቀየራል። ይህን ልዩነት ኮምፒውተሩ ወደ ምስል ይቀይረዋል። በኢኮሎጂ ሙያዬም የሌሊት ወፎች በዚህ መርህ በድቅድቅ ጨለማ መንቀሳቀስ እንደሚችሉ አውቃለሁ። በእንቅስቃሴያቸው ሁሉ የማያቋርጥ ድምፅ ያወጣሉ። ድምፃቸው በአካባቢው ካለ አካል ጋር ተጋይቶ የገደል ማሚቶ ሲፈጠር ርቀቱንና ቅርጹን ይረዳሉ። በዚህ መልክ የጨለማ እንስሳት ሆነው ያለምንም ችግር ምግባቸውን አድነው ይመገባሉ። ይህ በእርግጥም የሚያጓጓ አማራጭ ነው። ጥበብን በጥበብ የመብለጥ ነገር ነው። ችግሩ እንደዚህ አይነት መሳሪያ በሀገር ውስጥ በቀላሉ ማግኘት የማይቻል መሆኑ ነው፣ ከውጭ ካልሆነ በስተቀር። ወዲያው ፕሮፌሰር ሃሮልድ ትዛሉኝ። በወቅቱ ከአውስትራሊያ ወደ አሜሪካ ሄደው እዛው እንዳሉ ስለማውቅ ለምን አላማክራቸውም አልኩ። ሰዓቴን ሳይ ከምሽቱ አንድ ሰዓት አካባቢ ነው። ባለን የሰዓት ልዩነት መሰረት አሁን እርሳቸው ካሉበት North Carolina State University ዘንድ ከቀኑ ስድስት ሰዓት አካባቢ ይሆናል። እናም ቢሮ እንደሚሆኑ ገመትኩና ኮምፒውተሬን ስከፍት ስካይፕ ላይ ያየኋቸው። እድለኛ ነኝ፣ መስመር ላይ ናቸው። ጊዜ አላጠፋሁም። ደወልኩና ተገናኘን። ከተለመደው ሰላምታ በኋላ ሳይት 09 እንዲሄድኩ ነገርኳቸው። excellent and what did you find ግሩም ነው እና ምን አገኘህ አሉኝ በጉጉት ወደ ኮምፒውተሩ screen እየተጠጉ። ምንም የተጨበጠ ነገር የለም አልኩና ይባስ ብሎ የኮምፓሴን አቅጣጫ መርፌ ከመስታወቱ ጋር አጣብቆ እንዳቆመው ነገርኳቸው። incredible አስደናቂ ነው አሉ። ዶክተር ክርስቶፎል እንዳሰበው የአፈርና ድንጋይ ናሙና አምጥቼ እንዳስመረመርኩት ውጤቱ ምንም የተለየ ነገር እንደሌለው ነው የሚያሳየው አልኳቸው። ያ ቦታ አንዳች ከባድ ሚስጥር ይኖረዋል አላልኩም አሉ ፈገግ ብለው። አሁን ልክ ኖት፣ እኔም አግራሞቴና ፍርሃቴ እየጨመረ መጥቷል አልኳቸው። እውነት ነው፣ ግን መፍራት አያስፈልግም፣ ተመራማሪ አይፈራም ብለው አደፋፈሩኝና ታዲያ ምን አሰብክ አሉ ቀጥለው። ከዚያ ደን ውስጥ እኛ የማናየው ወይም የማናያቸው ሰዎች ወይም ሌላ ፍጥረታት ሊኖሩ ይችላሉ። ከሰው እይታ ሊሰወሩ የሚችሉበት ጥበብ ይኖራቸዋል ብዬ ገምቻለሁ። እናም እነርሱን ለማየት አንድ እድል አለ አልኩና ከእምሩ ጋር የተወያየንበትን ነገርኳቸው። interesting now we are thinking a classic research። አጓጊ ነው። አሁን መሰረታዊ ምርምር እያሰብን ነው ማለት ነው አሉ እንደ መቀለድ ብለው። ከዚያም ታዲያ ምን ልርዳህ አሉ። እንዲያው የሚቻል ከሆነ ከእናንተ ዩኒቨርሲቲ ወይም ገበያ ላይ ካለ ይህንን መሳሪያ ወይም መነጽር የማገኝበትን መንገድ ቢያመቻቹልኝ ብዬ ነው አልኳቸው። ኦ አይሲ ገባኝ አሉና ነጭ ጺማቸውን በግራ እጃቸው እየዳበሱ አንገታቸውን ከፍና ዝቅ እያደረጉ ማዶ ማዶ እያዩ የሆነ ነገር ለማስታወስ ይሞክሩ ጀመር። አንድ የፊዚክስ ፕሮፌሰር ጓደኛ አለኝ። በአጋጣሚ የምርምር ስራው የሚያተኩረው በስነ እይታ ሳይንስ ወይም optics ላይ ነው እና ከእርሱ ዘንድ አንዳች ነገር አናጣም። ዛሬ ለማግኘት እሞክራለሁ። ስለዚህ ነገ ጠዋት እንገናኝ አሉ። በጣም አመሰግናለሁ ፕሮፌሰር፣ ጠብቃለሁ አልኳቸው። ምንም አይደል የጋራ ፍላጎታችን ነው አሉኝና ተሰነባበትን። እንዲሁ እንቅልፍ ሳይወስደኝ ስገላበጥ አደርኩና በጠዋት ተነሳው። ይሁን እንጂ ፕሮፌሰሩ የቀጠሩኝ በእነርሱ ጠዋት ሲሆን ስለነበር ይህ ማለት ደግሞ በእኛ ወደ ዘጠኝ ሰዓት አካባቢ ይሆናል ማለት ነው። ባለኝ ሰፊ ጊዜ ቁጭ ብዬ በሀሳብ ከምናጥ ለምን ተጨማሪ መረጃ አልፈልግም አልኩና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወደ ጠቅላይ ቤተ ክህነትና መንበረ ፓትርያርክ ቤተ መጻሕፍት አመራው። ቤተ መጻሕፍቱ ከቤተ መዘክር ጋር ተያይዞ የተሰራ ነው። ጥንታዊቷና ባለብዙ ቅርስና መጻሕፍት ባለቤት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ይመጥናል ባይባልም ማራኪ ግርማ አለው። ያልጠበቅኩትና ያስደነቀኝ ነገር ቢኖር የካቶሊክና የምስራቅ አብያተ ክርስቲያን የነገረ መለኮት ማስተማሪያ መጽሐፍት ሳይቀሩ በስርዓት በባለመስታወት ሸልፍ ላይ ተደርድረው ማየቴ ነው። ማንበብ የፈለኩት ምንኩስናና ምናኔ እንዲሁም የገዳማዊ ሕይወትን በተመለከተ የተጻፉ መጽሐፍትን ነው። በአማርኛ ተጽፈው ከተደረደሩት መጽሐፍት መካከል ከምፈልገው ጉዳይ ጋር ተቀራራቢ ርዕስ ያላቸውን ሶስት መጽሐፍት መርጬ ጥግ ላይ ከሚገኝ ማንበቢያ ጠረጴዛ ላይ ተቀመጥኩ። በተለይ አንደኛው መጽሐፍ እኔ የምፈልገውን ጉዳይ በዝርዝርና በስፋት ይዟል። ጠቅለል ብሎ ሲቀርብ የእግዚአብሔር ወዳጆች ቅዱሳን በአንድ ጊዜ የፍጹምነትና የቅድስና ደረጃ ላይ አይደርሱም። ይልቁንም የተወለደ ሕፃን ቀስ በቀስ ከመዳ ወደ መቆም፣ ከመቆም ወደ መራመድ፣ ከዚያም ወደ መሮጥና መዝለል እንደሚሸጋገር ሁሉ ቅዱሳንም ከወጣኒነት ጀምረው በጸጋ እግዚአብሔር እያደጉ ወደ ፍጹምነት ይደርሳሉ። በዚህ መሰረት ቅዱሳን ደረጃ በደረጃ የሚደርሱባቸው አስር ማዕረጋት አሉ። እነዚህም ሶስቱ በንጽሐ ስጋ የሚገኙ፣ አራቱ በንጽሐ ነፍስ፣ ሶስቱ ደግሞ በንጽሐ ልቦና የሚገኙ ናቸው ይልና በዝርዝር እንደሚከተለው ይገልጻቸዋል። በንጽሐ ስጋ የሚገኙት ሶስቱ ማዕረጋት አንደኛ ጽማዌ፣ ዝም ጸጥ ማለት መናገርና መቀባጠርን መተው ማለት ነው። ሙሉ ሀሳባቸውን ወደ ፈጣሪያቸው ለማድረግ ስራውንም ለማዘከር ይችሉ ዘንድ የዚህን ዓለም ጣጣ ከማሰብና ከማውራት መላ ህዋሳታቸውን ይከለክሉታል። ሁለተኛ ልባዌ፣ ልብ ማድረግ ማስተዋል፣ በጥልቀት ነገሮችን መረዳት ማለት ነው። ሶስተኛ ጣዕመ ዝማሬ፣ ሳይሰለቹና ሳይቸኩሉ ምስጢርና ትርጓሜውን እያወጡና እያወረዱ በንቁ ህሊና ማመስገንና መጸለይ ነው። በንጽሐ ነፍስ የሚገኙ አራቱ ማዕረጋት አንደኛ አንብአ ወይም እንባን ከአይናቸው እንደ ሰን ውሃ ሳያቋርጡ ማፍሰስ ነው። ይህም ማለት ሰውነታቸው በሐዘን ሳይከፋ በስጋዊ ሐሴትም ሳይሞላ ሳይሰቀቁ ከዓይናቸው የሚያፈልቁት እንደ ሰን ውሃ የሚፈስ እንደ ነሐሴ ዝናብ የሚመነጭ ከአርምሞና ከተደሞ የሚመጣ ነው። ሁለተኛ ኩነኔ በማዕረጋት ሂደት ኩነኔ ማለት ስጋን ለነፍስ ማስገዛት ማለት ነው። ቅዱሳን ከኩነኔ ማዕረግ ላይ ሲደርሱ ፈቃደ ስጋቸው ፈጽሞ ለነፍሳቸው ይገዛል። ስጋ የነፍስ መሳሪያ ይሆናል። ነፍስ ስጋን የወደደችውን ታሰራለች። መስገድ፣ መጾም፣ መጸለይ ሁሉ ቀላልና ጠባያዊ እስኪሆኑ ይደርሳሉ። ሶስተኛ ፍቅር እግዚአብሔር ከመፍጠር ያልናቀውን ፍጥረት ሁሉንም አስተካክሎ መውደድ ማለት ነው። ሀጥና ጻድቅ፣ አማኒና መናፍቅ እንዲሁም ወዳጅና ጠላት ብሎ መለያየት ሳይኖር ማንኛውንም ሰው በእግዚአብሔር አርያና አምሳል በክብር የተፈጠረ ስለሆነ ብቻ መውደድ ነው። አራተኛ ሁሰት ካሉበት ቦታ ሆኖ ካሰቡት መድረስ ነው። ይኸውም ከአንድ ቦታ ሆነው እንደ ግረ ፀሐይ ካሰቡት ቦታ ይደርሳሉ፣ በሌላው ቦታ የሚሰራውንም ያውቃሉ። ለምሳሌ ነቢዩ ኤልሳ በኢየሩሳሌም ሆኖ የሶሪያው ንጉሥ ወልደ አዴር እልፍኙን ዘግቶ ከባለሟሎቹ ጋር የመከረውን ምክር ማንም ሰው ሳይነግረው ያውቅበት ነበር ተብሎ በመጽሐፍ ቅዱስ እንደሰፈረው ማለት ነው። በንጽሐ ልቦና የሚገኙ ሶስቱ ማዕረጋት ደግሞ አንደኛ ንጻሬ መላእክት፣ በአጸደ ስጋ ሆነው መላእክትን በየከተማቸውና በየቦታቸው ያሉ በሦስቱ ዓለመ መላእክት በኢዮር በራማና በኤረር ያሉ ቅዱሳን መላእክትን በየነገዳቸውና በየአለቃቸው እንዲሁም በየክፍሉ ቦታቸው ሆነው ቅዱስ ቅዱስ ቅዱስ እያሉ ፈጣሪያቸውን ሲያመሰግኑ ያሉ። ሁለተኛ ተሰጥሞ ብርሃን። ይህ ደግሞ የእግዚአብሔር የባህሪ ገንዘብ በሆነው በሚያስደንቀው ብርሃን ውስጥ መዋኘት ነው። ይህም እነርሱ በዚህ ብርሃን ውስጥ እያሉ ሌላ ለዚህ ማዕረግ ያልበቃ ሊያየው የማይችለው ብርሃን ነው። ጨለማ የማይሰለጥንበት እንደዚህ ዓለም ብርሃን የማያቃጥል ጨረሩ አይን የማይበዘብዝ ነፍስን ከዝጋ መለየት የሚያስችል ደስታ እስኪሰማ ድረስ ግሩም መዓዛ ያለው ነው። ሶስተኛ ከዊነ እሳት የመጨረሻው ማዕረግ ሲሆን እዚህ ደረጃ የደረሱ ቅዱሳን ሰውነታቸው ለአጋንንት የሚያቃጥልና የማይቀረብ ይሆናል። እነዚህን አጠቃለው የያዙ የልብ ንጽህናን ገንዘብ አድርገዋልና ለንጽሮተ ስሉስ ቅዱስ ይበቃሉ። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ተብሎ እንደተጻፈ ብሎ በእያንዳንዱ ማዕረግ ስር የመጽሐፍ ቅዱስ ጥቅስ እየተቀመጠ ሰፊ ማብራሪያ ተጽፏል። በተለይ ተሰጥሞ ብርሃን የሚለው ማዕረግ ከኔ ከገጠመኝ ጋር የሚመሳሰል በመሆኑ በእጅጉ ተፈተንኩ። ከላይ ያነበብኳቸውን ታሪኮች ከልጅነቴ ጀምሮ በቤተ ክርስቲያን አካባቢ እየሰሙ ያደግኳቸው ናቸው። ስለ ምንኩስና ስለ በቁ አባቶችና እናቶች፣ ስለ ተሰወሩ ቅዱሳን ብዙ ሰምቻለሁ። እንዲያውም አረጊት ኪዳነ ምሕረት በምትባል ጥንታዊት ቤተ ክርስቲያን ብዙ ደጎችና ስውራን እንደሚኖሩ ጠበል በእቃ ተደርጎ ጸሎት ሲደረግበት እንደሚፈላ እናቱ በልጅነቱ እንደነገረችው የቅርብ ጓደኛዬ እንዳጫወተኝ ሁሉ አስታውሳለሁ። አስገራሚው ነገር ግን ስሰማው ኖርኩ እንጂ ድርጊቱ ሲፈጸም ወይም ተፈጽሞ ሲገኝ ለመቀበል የሚችል እምነት ግን እንዳልነበረኝ የተረዳሁት ግን በዚህ ወቅት ነው። የቤተ ክርስቲያኗን አስተምህሮ እቀበላለሁ፣ እንደ አስተምህሮዋም አምናለሁ ብዬ አስባለሁ። ለቤተ ክርስቲያኗም ፍቅርና አክብሮት ያለኝ ይመስለኛል። አሁን ግን ዝርዝር ነገር ሲመጣ እንዴት ሊሆን ይችላል የሚለው ጥያቄ በውስጤ ድንገት እንደ እንጉዳይ በቀለ። የሂሳብ ባለሙያዎች ሰይጣኑ ያለው ከዝርዝሩ ነው የሚሉት ታወሰኝና ፈገግ አልኩ። ወይ ጉድ! ሰው ለካ ራሱን ሙሉ ለሙሉ ለማወቅ ብዙ ጊዜ ይፈጅበታል ማለት ነው አልኩና የማከብራትን ቤተ ክርስቲያን አስተምህሯን ሙሉ በሙሉ መቀበል የማልችል ከሆነ ታዲያ እኔ ምን አይነት አማኝ ነኝ ማለት ነው አልኩና ለራሴ ጠየቅኩ። በከፊል የሚያምን በከፊል መናፍቅ ይባላል አለ ሌላኛው አእምሮዬ። በስማም መናፍቅ እንኳን አይደለውም፣ በቃ ደካማ አማኝ ነኝ ብዬ ለራሴ የተሻለ የመሰለኝን ስያሜ ሰጠሁት። ልዩነቱ ምንድን ነው አለኝ። አሁንም ሌላኛው የአእምሮ ክፍል መናፍቅ አውቆ የሚያጣምምና ለክህደቱ ምክንያት የሚፈልግ ሲሆን ደካማ አማኝ ግን ምክንያት የሌለው ማመን አለመቻል ብቻ ነው አለ መልስ ሰጪ የአእምሮ ክፍል በተራው። እስኪ ሁንልህ አልኩና ለራሴ የሚከተሉትን ስንኞች ቋጠርኩ። አንድ የማላውቀው ሰው አብሮኝ እየኖረ ስበላ እየበላ ስተኛ የሚተኛ ከእኔ የሰመረ ማንነቱን ላውቀው በብዙ ተግቼ ከደብር ከገዳም ሱባኤ ገብቼ ምስጢሩ ተገልጾ እሱነቱን ሳውቀው የእኔው የራሴ ገጽ የራሴ ስብና ሆነና አረፈው። ያም ሆኖ ከመጽሐፍቱ ያገኘሁትና በመስክ ያጋጠሙኝ ነገሮች ተዳምረው አለታማውን ልቤን ሊያላሉት አልቻሉም። እናም ልቤ ወደ ሳይንሱ አደላና ፕሮፌሰር ሃሮልድ ትዝ አሉኝ። ቤተ መጻሕፍት ውስጥ በተቀመጥኩበት ሳላውቀው ከቀኑ ስድስት ሰዓት ከሀያ ሆኗል። መጽሐፍቱን ካገኘሁበት ቦታ መልሼ ወዳረፍኩበት ሆቴል አመራው። የምግብ ፍላጎት ስላልነበረኝ ምሳ እንደ ነገሩ ቀማምሼ ኮምፒውተሩን አስነስቼ መስመር ላይ መጠበቅ ጀመርኩ። 30 ደቂቃ ያክል እንደጠበቅኩ ፕሮፌሰር ሃሮልድ ወደ በይነ መረብ መግባታቸውንና መስመር ላይ መሆናቸውን የሚያመለክተው አረንጓዴ መብራት በስማቸው ትይዩ ኮምፒውተሬ ላይ ሲበራ ተመለከትኩ። የልብ ምቴ ጨመረ። ከደቂቃዎች በኋላ የቪዲዮ ጥሪ ኮምፒውተሬ ላይ ተሰማ። አንጋፋው ፕሮፌሰር እስክሪኑ ላይ የጆሮ ማዳመጫቸውን ሰክተው ገጭ አሉ። ሰላምታ ከተለዋወጥን በኋላ እድለኛ ነህ፣ ጓደኛዬ ሊረዳን ዝግጁ ነው አሉ። እውነቶትን ነው? እንዴት? የገለጽከውን አይነት optical መሳሪያ አለው። ግሩም እናስ እናማ መሳሪያውን በእኔ ኃላፊነት ሊያውሰን ፈቃደኛ ሆኗል። በጣም ግሩም አልኩና ደስታዬን ተቆጣጥሬ ታዲያ እንዴት ላገኘው እችላለሁ አልኳቸው። እሱንም ጉዳይ ያስቤበታለሁ። በፖስታ ቤት በኩል መላክ የማይታሰብ ነው አሉ። እና ምን ይሻላል አልኩ። ወዲያው ደስታዬ ቀዝቅዞ ጭንቀት ተላብሼ የእኔም የጓደኛዬም ጓደኛ የሆነ ፕሮፌሰር ለእረፍት ወደ ኢትዮጵያ ይመጣል። የሚቆየው ለአስር ቀናት ብቻ ነው። እርሱ ያመጣልህና በፍጥነት ቦታው ወስደ ስራን ጨርሰ ተመልስለትና እሱ ይዞልን ይመጣል አሉ። wow ፕሮፌሰር፣ በጣም በጣም አመሰግናለሁ። ሌላ ምን ማለት እችላለሁ? አልኩ። ምንም አይደል፣ ብቻ ውድ መሳሪያ ስለሆነ በጥንቃቄ እንድትይዘው። እንደደረሰህ በስካይፒ ተገናኝተን ጓደኛ ያጠቃቀሙን ያብራራሃልሃል አሉኝ። ለጥንቃቄው ያስቡ፣ መሳሪያው ምን ያክል ውድ ሊሆን እንደሚችል እረዳለሁ አልኳቸውና ታዲያ ጓደኛችሁ ወደ ኢትዮጵያ መቼ ሊመጡ አስበዋል? በሚቀጥሉት 15 ቀናት ውስጥ ይመጣል አሉኝ። በመጨረሻ ቱሪስቱ ፕሮፌሰር ሲመጡ ደውለው እንዲያገኙኝ ስልክ ቁጥር ሰጥቼ ኮምፒውተሩን ዘጋው። ሳላስበው ክፍሌ ውስጥ በድል ስሜት አንድ ሁለቴ ዘለልኩ። በማግስቱ ወደ ባህር ዳር ተመለስኩና ለዶክተር ክብረ በዓል ስለ ሁኔታው ላማክረው ወስኜ ቀጠሮ አስያዝኩት። ሁሌም ከበድ ያሉና ሙያዊ ጉዳዮች ሲያጋጥሙኝ የማማክረው ሰው ሳስብ በቅድሚያ የሚመጣልኝ ዶክተር ክብረ በዓል ነው። ይህን ሁሉ ለሺፈራው በዝርዝር ስነግረው እሺ ባክ ቀጥል አለ ሺፈራው። መቼም አትኩሮቱ ዘላለም እንዲያወሩ ይገፋፋል። በልቤ ደግሞ ዛሬ ይሄ ሺፈራው ለእንደዚህ አይነት ታሪክ ይህን ሁሉ ትዕግስትና አትኩሮት ከየት አመጣው እያልኩ እገረማለሁ። ጣና ሆቴል ውስጥ በጣና ሐይቅ ዳርቻ በሚገኘው መናፈሻ በቀጠሯችን መሰረት ከቀኑ 10 ሰዓት ላይ ከዶክተር ክብረ በዓል ጋር እንደተገናኘን ነገርኩት። እሺ ወንድም ሲሳይ እንዴት ነህ አለኝ ዶክተር ክብረ በዓል። ደህና ነኝ ማለት እንኳን አልችልም፣ አንድ የሚያስጨንቀኝ ጉዳይ ገጥሞኛል አልኩት። ከሙያ ብስለቱ በተጨማሪ ዶክተር ክብረ በዓል በእኔ መለኪያ ከፍ ያለ የሞራል ሰው ነው ብዬ ስለማምን ልሰራ ያሰብኩት ነገር ተገቢ መሆኑን ላማክረው ስለፈለግኩ ነው የዛሬው ቀጠሯችን። እንደተለመደው በእርጋታ ምን የሚያስጨንቅ ነገር ገጠመህ? አለኝ። ከመጀመሪያው ጀምሮ ከምርምር ባልደረቦቼ ጋር የገጠመንንና እኔም ብቻዬን የሞከርኩትን አሁን ደግሞ ላደርግ ያሰብኩትን ከዘረዘርኩለት በኋላ እንዲያው ዘመናዊ መሳሪያ ተጠቅሞ አንድ ለዘመና ተከብሮና ተፈርቶ የኖረን የአንድ ጥንታዊ ቤተ ክርስቲያን አጸድ ምስጢር ለማወቅ መሞከር ከሞራል አንጻር እንዴት ታየዋለህ ብዬ ነው አልኩት። በዝምታ ሩቅ እያየ ከቆየ በኋላ ምስጢሩን ሳታውቀው ቢቀርብህስ አለኝ ዶክተር ክብረ በዓል። እሱ እንኳን የማይታሰብ ነው። ባሰብኩት ቁጥር ፍርሃት የሚያርደኝ ቢሆንም ምስጢሩን ሳላውቀው ለመቅረት ግን የምችል አይመስለኝም። እንዲያውም አሁን አሁን ስለ እርሱ አለማሰብ ተስኖኛል። በዚያ ላይ ለማከብራቸው ሰው ቃል ገብቻለሁ አልኩት። እኔ ምልህ እስካሁን የተጠቀማችኋቸው መሳሪያዎች ካልሰሩ ይህ አሁን የምትጠቀምበት መሳሪያ ስለመስራቱ ምን ያክል እርግጠኛ ነህ? አለ ፈገግ ብሎ። ይህ እንኳን በብዙ ምክንያቶች ውጤታማ ሊያደርገኝ ይችላል። መሳሪያው የሚረዳኝ አለመታየትን ወደ መታየት በማምጣት ነውና። ስለዚህ ማንኛውም ድርጊት በስውርም ቢሆን ሲከናወን ማየት እችላለሁና አልኩት በመተማመን ስሜት። እናያለን እስኪ አለና ታዲያ ምኑን ያስጨነቀህ አለኝ። ምን መሰለህ ቦታው የተቀደሰ ሃይማኖት ቦታ ነው። እኔም ክብር የምሰጠው ነው እና እንዲያው በመሳሪያ ለመፈተሽ መሞከሬ የድፍረት ኃጢአት ይሆን ብዬ እያሰብኩ ነው። ምን ትላለህ አልኩና እንዲያው በዚህ የተነሳ መክሰፍት ይወርድብኝ ይሆን አልኩት። ፍርሃቴን በግልጽ አውጥቼ መላምት ግን ምንድን ነው አለኝ። እኔማ ከጠቅላይ ቤተ ክህነት ቤተ መጻሕፍት ካነበብኩትም በአካባቢው ያሉ እረኞችም የነገሩኝ እንዳለ ሆኖ ከልጅነት የሰማሁትም ቢሆን እንዲህ ገጥመኛል ብዬ አስቤ ስለማላውቅ ለማመን ከበደኝ። እናም አንዳች ጥበብ ይኖራል ብዬ ነው አልኩት። አሃ ማወቅ የፈለግከው በሃይማኖቱ ከሚሰጠው ምክንያት ውጪ አንዳች የሆነ የሳይንስ ወይም የፊዚክስ ጥበብ ይሆናል ብለህ የገመትከውን እውቀት ነው አለ። አዎን አልኩት እንደማፈር ብዬ። በዝምታ ከቆየ በኋላ በመሰረቱ ቦታው የእምነት ቦታ ነው። የሚሆነው ሁሉ በእግዚአብሔር ኃይል ሆኗል ብሎ ማሰብ አስቸጋሪ ነው ብዬ አላስብም። ይሁንና አንተ ይህንን ማመን አለመቻለህ አያስገርምም። ይህ የጀመርከው ፍለጋም መረዳትንና እውቀትን በመሻት እንጂ በክህደት መንፈስ ለማጥፋትና ለማዋረድ ባለመሆኑ የሞራል ችግር አለው ብዬ አላምንም። ምክንያቱም ስለ እግዚአብሔር ፈጣሪነት፣ መጋቢነትና ሁሉን ቻይነት ወይም ካህሊነት የሚታወቅበት መንገድ አንዱ በቅንነት የሚሰራ ምርምር በመሆኑ ነው አለና ጺሙን ሲያፍተለትል ቆይቶ ይሁንና የእምነት ቦታ ነውና ባለማመን መቅረብ ለጊዜው ወደ ብርቱ ቅጣት ያስገባሃል ብዬ ባልገምትም የሆነ ዋጋ ግን ሊያስከፍል ይችላል አለኝ። እርሱን ዋጋ ለመክፈል ልቦና የፈቀደ ይመስለኛል አልኩት ፈርጠም ብዬ። አንዳንዴም ዋጋው በማመን ይለወጥና መልካም የመሆን እድልም ይኖረዋል አለኝ። እንደ አፍ ያርግልኝ አልኩት። አያበሬ ሆዬ ሳሩን አየህና ገደሉን ሳታይ እንደተባለው የሚያስከትልብኝን መዘዝ ከቁብ ሳልቆጥር እኔም በድፍረት ልገባበት ልቤን አጨከንኩት ብዬ ለሽፈራው ዘረዘርኩለት እና መቼ ልትሄድ አሰብክ አለኝ። ዶክተር ክብረ በዓል መሳሪያው እንደደረሰኝ ይሄዳለሁ አልኩት። እኔም ደብረ ታቦር አካባቢ ስራ ስላለኝ ስትዘጋጅ ንገረኝና መኪና ከምክራይ እኔ ሸኝሃለሁ አለኝ። ኦ በጣም ጥሩ አልኩትና በዚሁ ከዶክተር ክብረ በዓል ጋር ተለያየን። ይህን ሁሉ ለሽፈራው ስነግረው በዝምታ እያዳመጠኝ ነው።